بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ذاري يمنا يو سورة سورة الإنسان نو no. سورة الإنسان ወይንም ሱረቱ ደህር ይባላል ናም ሱረቱ ልኢንሳን መርሐባ ሱረቱ ልኢንሳን ሰላሳ አንድ አንቀጾች ሰላሳ አንድ አንቀጾችን አቅፋለች ሱረቱ ልኢንሳን አልኢንሳን ማለት አልኢንሳን ማለት የሰው ልጅ ማለት ነው ሱረቱ ልኢንሳን ሌላኛዋ ስሟ ሱረቱ ደህር ትባላለች። ደህር ማለት ደግሞ ጊዜ ማለት ነው። ጊዜ ማለት ነው። ሱረቱል ኢንሳን ብዙ ነገሮችን ይዛለች፣ ብዙ ነገሮችን አቅፋለች። በተለይ ስለ ጀነት ኒዕማ መጀመሪያ ላይ እንደገና ደግሞ መካከል ላይ በጀነት ውስጥ ለሙእሚኖች ምን እንደተዘጋጀ ትናገራለች እና እጅግ እጅግ አጓጊ የሆነ ኒዕማ እናዳምጣለን ኢንሻአላህ ኸይራ ሱረቱል ኢንሳን አልኢንሳን ማለት የሰው ልጅ ማለት ነው ብስሚላህ الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا إلى ሀል ሀል የምትለዋ ቃል አንደኛ አንደኛ ሚን አደዋት ልስቲፍሃም አደዋቱ ልስቲፍሃም ማለት መጠየቂያ ቃላት ማለት ነው። ከመጠየቂያ ቃላት መካከል አንዷ ነች። ለምሳሌ ሀል ዘሀብተ ማለት ሄድክ እንዴ ማለት ነው። ሀል ዘሀብተ ሀል ጂእተ ይባላል። ይሄኔ ሀል መጠየቂያ ቃል ነች እዚህ ቦታ ላይ ግን ሀል መጠየቂያ ቃል ሆነ አይደለም ቢማዕና ቀድ ሀል ቢማዕና ቀድ ይመጣል ቀድ ማለት ምንድነው በእርግጥ ማለት ነው هل أتى على الإنسان هل أتى على الإنسان أي قد أتى على الإنسان هل أتى على الإنسان حين من الدهر لم يكن شيئا مذكورا هل أتى أي قد أتى برقط متى مالتنا ሀል አታ አይ ቀድ አታ በርግጥ መጥቷል በርግጥ አልፏል አለል ኢንሳኒ በሰው ልጅ ላይ በሰው ልጅ ላይ በርግጥ መጥቷል፣ በርግጥ አልፏል። ሒኑን የተወሰነ ጊዜ ሚነደህሪ ከዘመን የተወሰነ ጊዜ አልፏል። ለም የኩን የሰው ልጅ ሳይሆን ሸይአን አንዳች ነገር መዝኩረን የሚጠቀስ እገሌ የሚባል የሚጠቀስ እገሌ የሚባል ሳይሆን ብዙ ዘመን አልፏል ሌላ እዚህ ሩም ውስጥ ካለን ሰዎች ለምሳሌ ከአንድ ልበልና መቼም ከስልሳ ዓመት በላይ አለ ብዬ አልጠረጥርም ምክንያቱም ብዙ ጊዜ እዚህ ውስጥ የሚገባ ወጣት ነው ብዙ ጊዜ ፓልቶክን የሚጠቀመው የሚታወቀው ወጣት ነው እዚህ ወጣት ጎልማሳ ከስልሳ በላይ አለ ብዬ አላምንም አላኩል ሐልን ስልሳ የሚያጠራጥረን ቢሆን እንኳ ወደ ሰማንያ ከፍን በልና ከሰማንያ አመት በፊት ሁላችሁም ስለ ራሳችሁ አስቡና ነበራችሁ ወይ ዱንያ ላይ ከላ እኔ አሁን እድሜ almost ወደ ሰላሳ አምስት 35 ይመስለኛል ካልተሳሳትኩኝ ከዛ በፊት እኔ ዱንያ ላይ አልነበርኩም እኔን የሚመስል ሰው ዱንያ ላይ አልነበረም ሶ ማናችንም ዱንያ ላይ ብቅ ከማለታችን በፊት ብዙ ሰዎች ብዙ ሰዎች ይህንን ሊያውቁት ይገባል በል ብዙ የሚለውን ነገር እናንሳና ሁሉ ሰው ይሄንን ሊያውቅ ይገባል። ካልነበረበት ነው ወደ ዱንያ የመጣው እና አላህ ስብሓነሁ ወተዓላ ሀል አታ አለል ኢንሳን ኤ ቀድ አታ አለል ኢንሳን በሰው ልጅ ላይ አልፏል ሒኑ ሚነ ደህሪ ከዘመን ጊዜ ሒን ማለት ጊዜ ነው ዲዩሬሽን ለም የኩን ምንም ነገር ሳይሆን አለ ሸይአን ሸይ ነገር ነው ለም የኩን ሸይአን ምንም ነገር ሳይሆን መዝኩረን የሚጠቀስ እገሌ የሚባል በምድር ገጽ ላይ ያልነበረ ሲሆን ረጅም ጊዜ አልፏል ሌላ ታዲያ የሰው ልጅ ከምን መጣ አደምና ሐዋን ከሆነ አላህ ስብሓን ወተዓላ ምን ይላል ያ አዩሃናሱ እናንተ ሰዎች ሆይ ኢተቁ ፍሩ ረበኩም ጌታችሁን ፍሩ አለዚ ኸለቀኩም ያ እናንተን የፈጠራችሁን ሚን ነፍስን ዋሒደትን ከአንዲት ነፍስ እናንተን የፈጠራችሁን ወኸለቀ ሚንሃ ዘውጀሃ ከሷም ጥንዷን መቀናጅዋን ሐዋአን የፈጠረውን ወበሰ منهما ሪጃለን كثيرا ونساء ከሁለቱ ደግሞ ሪጃለን ከሲረን ብዙ ወንዶችንና ወኒሳአ ብዙ ሴቶችን በምድር ላይ እንዲሰራጩ ያደረገውን ጌታችሁን ፍሩ ይላል አላህ ስብሓነሁ ወተዓላ ኢዘን አላህ ምን ይላል ኢና ይላል እኛ ራሱን ሲያከብር ነው አላህ ስብሓን ወተዓላ ኸለቅነ ልኢንሳነ የሰውን ልጅ ፈጠርን ሚን ኑጥፈቲን ከፍቶት ጠብታ ኑጥፋ ማለት ፍቶት ጠብታ ማለት ነው። የወንዱ የዘር ፍሬና የሴቷ የዘር ፍሬ ማለት ነው። አምሻጅን ማለት ደግሞ የተደባለቀ የተዳቀለ ማለት ነው። አምሻጅ የተዳቀለ የተደባለቀ። ለምን የሰው ልጅ ፈጠር ነው? ለምን የሰው ልጅ በዱንያ ላይ አስገኘ ነው? ከዛን አላህ ምን ይላል ነብተሊህ የምንፈትነው ስንሆን ይላል አላህ ስብሓን ወተዓላ እኛን ዱንያ ላይ እኛን ዱንያ ላይ ያመጣን ለምንድን ነው ሊፈትነን تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة لمن ليبلوكم أيكم أحسن عملا إلى الذي خلق الموت والحياة يا موتن أيوتن يفترنو ليبلوكم لفتناتشوه أيكم أحسن عملا ከስራ በኩል ማናችሁ የበለጣችሁ የተሻላችሁ እንደሆነ ሊፈትናችሁ ይላል ስለዚህ ነብተሊህ ልንፈትነው የሰው ልጅ ፈጠር ነው ፈጀዓልናሁ አደረግነውም የሰው ልጅ ሰሚዓን ይላል ሰሚ አድማጭ በሲረን ተመልካች አደረግነው ይላል ለዚህ ሰሚዕ ማለት ያው በአማርኛ ሰሜ ነው በሲራ ማለት ደግሞ ተመልካች ማለት ነው ከዚህ በኋላ ደግሞ አላህ ስብሓነሁ ወተዓላ ምን ይላል ኢና እኛ ይላል ራሱን ሲያከብር ብቸኛው አምላካችን አላህ ሀደይናሁ መራ ነው አሰቢለ መንገድን መራ ነው ይላል መንገድን መራ ነው እሺ ይህንን አላህ ስብሓነ ወተዓላ የመራውን መንገድ በምን መልኩ ያከትመዋል በምን መልኩ ይፈጽመዋል ኢማ ሻኪረን ወይ አመስጋኝ ሆኖ ሊጨርሰው ኢማ ሻኪረን ወይ አመስጋኝ ሆኖ ሊያጠናቃ ከፉረን ወይ ደግሞ ከሃዲ ሆኖ የሚጨርሰው ሲሆን ይላል ኢማ ሻኪረን ወኢማ ከፉራ ይላል ከፉር ማለት ከሃዲ ማለት ነው ሻኪር ደግሞ አመስጋኝ ነው ስለዚህ የሰው ልጅ በነብያት አማካኝነት ከአላህ ስብሓን ወተዓላ የተቀበለውን ሂዳያ ወይንም መመሪያ በምን ያጠናቀዋል ከፊሉ ሻኪር አመስጋኝ ሙእሚን ሆኖ ከፊሉ ደግሞ ከሃዲ ሆኖ ያጠናቀቃል ከዛን አላህ ምን አለ ኢና እኛ ራሱን ሲያከብር አላህ አዕተድና አዘጋጀን ይላል ሊልካፊሪና ለከሃዲያን አዘጋጅተናል ሰላሲላ የብረት ሰንሰለቶችን ወአግላለን ይላል አግላል የሚለው ደግሞ የብረት ቀንበሮች ወይንም እንዛዝላ ይባላል አንገት ላይ የሚደረግ ወልዒያዙ ቢላህ አላህ ይጠብቀንና ወሰዒራ ደግሞ ነዲድ የሆነች እሳትን ይላል ኢና አዕተድና ልልካፊሪና ሰላሲላ ወአግላለን ወሰዒራ ከዛን አላህ ስብሓነሁ ወተዓላ አላህ ስብሓነሁ ወተዓላ ስለ ሙእሚኖች ይናገራል አላህ ከእነሱ ያደርገንና إن الأبرار አለ أبرار የሚለው بر የሚለው جمع ነው إن الأبرار እነሆ ደጋግ የሆኑ የአላህ ባሮች ቅን አገልጋዮች يشربون ይጠጣሉ من كأس كأس ማለት ኩባያው ነው كأس የሚባለው ግን መጠጥ የተሞላ ነው። ይሄ ደግሞ من كأس كأس ማለት ራሱ ኩባያው ዋንጫው ነው كأس የሚባለው من كأس አለ ከኩባያ ከኩባያ ከዋንጫ ይጠጣሉ كان مزاجها አለ መበረዣዋ مزاج ማለት መበረዣ ነው ካፉራ አለ ዋንጫው በመጠጥ የተሞላ ነው መጠጡ ደግሞ ሚዛጅ ውሃ መበረዣዋ ይላል። ሚዛጅ መዘጀ ማለት ደባለቀ፣ በረዘ ነው። ካነ ሚዛጅ ውሃ አለና ካፉራ አለ። ካፉር ከተባለ ምንጭ ይላል። ካነ ሚዛጅ ውሃ እነሱ የሚጠጡት መጠጡ በዋንጫ የተቀዳና የተደረደረ በዋንጫው ውስጥ ያለው መጠጥ ደግሞ መበረዣው ከካፉር ነው ይላል ስብሓንላህ ካፉራ ይላል ካፉር ምንድን ነው ካፉር የምንጭ ስም ነው አይነን አለ ምንጭ ስትሆን አለ አይን ማለት ምንጭ ነው አይነን የሽረቡ ቢሃ ዒባዱ ምንጭ ተዋለም። ብዙ ጊዜ ሰዎች በአገራችን አምቦሃና ኮካ አንድ ላይ ይበርዛሉ። መበረዝ ማለት ምንድነው? አንድ ሲደባለ ጥሩ ቃና እንዲሰጥ ይደረጋል ማለት ነው። አይነን የሽረቡ ቢሃ ዒባዱላህ አለና ዩፈጅሩነሃ ፈጀራ አፈለቀ ማለት ነው። ዩፈጅሩነሃ ያፈልቋታል። ተፍጂረን ማፍለቅን ያፈልቋታል ይላል። ፈጀረ አፈለቀ አፈነዳ ቡድስ እያደረገ ሲወጣ መሬቱን ፈጀረ ይባላል ታዲያ ይሄዱና በጀነት ምድር ላይ ውሃ ሲያሰኛቸው የፈለጉበት ቦታ ሄደው እዚህ ቦታ ውሃ በፈለቀልኝ ሲሉ መሬቱን ቦድሶ ይወጣል በእንዲህ መልኩ ድርቅ የሌለበት ለምለም የሆነ አይነቱን አላህ ጀነትን ከሚወፈቁ ከሚገጠሙ ሰዎች ያድርገን። ከጀነት ነዋሪዎች ያደርገን። ብዙ መስዋዕትነት ያስከፍላል ያድርገንና ያኔ በተግባር ስናየው አይነል የቂን እናውቀዋለን። አላህ እንዲህ ይላል ዩፈጅሩነሃ ተፍጂራ። ከዛን እነኚህ አብራር የተባሉት አብራር የተባሉት ቅን የአላህ ሱብሓነሁ ወተዓላ አገልጋዮች ዩፉነ ይሞላሉ አለ ልዩ ባህሪያቸው ዩፉነ ይሞላሉ ቢነዝሪ ስዕለታቸውን ይሞላሉ ያአላህ እንዲህ ልታደርግልኝ ይህን ነገር ካሳካህልኝ ሁለት ረካ አልሰግድ ሶስት ቀን ልጾም ይላል ሰው ሲጨንቀው በእንዲህ መልኩ ለአላህ የገቡትን ቃል ኪዳን ዩፉነ ቢነዝሪ ቃል ኪዳናቸውን ስዕለታቸውን ይሞላሉ ይላል ሌላ ባህሪያቸው ወየኻፉነ ይፈራሉ የውመን ያንን ዕለት ይፈራሉ ካነ ሸሩሁ ክፋቱ አደገኛነቱ ሙስተጢራ ሙስተጢራ ማለት ሁሉን አዳራሽ استطار ሙስተጢር ሁሉን አዳራሽ ሰፊ ሁሉን የሚነካ ወደ ሁሉ የሚበር ማለት ነው። ታዲያ አደገኛነቱ፣ አስፈሪነቱ ሁሉን አዳራሽ የሆነውን ቀን ይፈራሉ፣ ይሰጋሉ፣ አይተማመኑ ሌላ ባህሪያቸው ወዩጥዕሙና ይመግባሉ አጠዓመ ምግብን ይመግባሉ አላ ሑብሂ በሁለት ተፈስሯል አላ ሑብሂ የሚለው አንደኛ አላ ሑብሂ ምግቡን እየፈለጉት ሳይተርፋቸው ሳይሻግት ፍርፋሪ ሳይሆን ከሐጃቸው አልፎ መልኩን ሲቀይር ስፖይልድ ሲሆን ሳይሆን ምግቡን እየፈለጉት አላ ሑብሂ ሁለተኛው ደግሞ አላ ሑብሂ ሁለተኛው ደግሞ ተፍሲር አላ ሑብላህ ተብሏል የአላህን ውዴታ ፈልገው ይስሙልኝ ያድንቁኝ ያጨብጭቡልኝ ሳይሆን አላ ሑቢ ተብሏል እና አላ ሑቢሂ በሁለቱም ተፈስሯል ምግቡን እየፈለጉት እየከጀሉት ምርጡን ይሰጣሉ አለ ማንን ያበላሉ ሲባል ምስኪነን ምስኪንን ምንም የሌለውን ምስኪን ድሃን ወየቲመን ወላጅ አልባ ህፃንን ልጅን ወአሲራ አለ አሲር ማለት ደግሞ ምርኮኛ ማለት ነው ምርኮኛንም እንደዚሁ ያበላሉ አለ ነብዩ ሰለላሁ ዐለይሂ ወሰለም ምርኮኛቸውን ምሰሶ ላይ አስረውትም ምግብ ከቤት እያመላለሱ ያበሉታል። ኢስላም ተመልከቱ እንዴት የራህመት ዲን እንደሆነ። ሌላ ቦታ ላይ በጦርነት የተማረከ ይሰቃያል፣ በጦርነት የተማረከ አሳሩን ያያል። በኢስላም ግን በጦርነት እንኳ ተማርኮ ምግብ ስጡት ነው። ተንከባከቡት የኢስላምን ውበት ይይ ከዛ በኋላ ሙስሊም ይሆን የአላህ ባሪያ የአላህ አገልጋይ ለሰዎች ጠቃሚ ኢስላም በቀልን አያውቅም ሰው ወደ ኢስላም ከገባ የአላህ ባሪያ ቅን አገልጋይ ሰላማዊ ሰው ከሆነ የሚፈለገውም ይሄ ነው ትግሉ ሰላምን ለማስፈን ነው ትግሉ ሰላማዊ ዜጋን ማፍራት ነው ለዚህ ምርኮኛ እንኳ በሙስሊሞች እጅ ገብቶ ስቃይ አይታየውም በካፊሮች እጅ በኢስላም ጠላት እጅ ምርኮኛ ከገባ ደግሞ ምን እንደሚሆን እንዲህ ነው የምናረገው የሚለውን ሳይሆን አልዓመሉ ሁወ ሻሂዱ ይባላል ስራ ነው መስካሪው የሚሰሩት ስራ ይመሰክርባቸዋል በእርግጥ ስቃይ ነው ወልላህ ሐምድ አላህ ይህንን ወአሲራ ይላል በቁርአን ላይ አካቶ ምርኮኛንም ያበላሉ ይላል አላህ ከዛም ኢነማ ኑጥዕሙኩም ኢነማ ኑጥዕሙኩም እነሆ እኛ የምንመግባችሁ ይላሉ ኢነማ ኑጥዕሙኩም እነሆ እኛ የምንመግባችሁ የምናበላችሁ ሊወጅህላህ የአላህን ፊት ፈልገን አላህ ይክፈለን ብለን ነው። ላ ኑሪዱ ሚንኩም እኛ ከናንተ አንፈልግም ይላሉ። ጀዛአን ምንዳን ወሮታን፣ ወላ ሽኩረን ምስጋናንም አንፈልግም ይላሉ። ኢነማ ኑጥዕሙኩም ሊወጅህ ላሂ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ ከናንተ ምንዳንንም ምስጋናንም አንፈልግም ይላሉ። ኢና ነኻፉ ምን ረቢና እኛ እነሆ ከጌታችን እንፈራለን። ኢና ነኻፉ ምን ረቢና ከጌታችን እንፈራለን። የውመን ያንን እለት አንድን እለት እንፈራለን። አቡሰን ጨፍጋጋ ወይንም አጨፍጋጊ የሆነውን እለት ይላል። አቡስ ማለት አበሰ ወተወላ ላይ ፊቱን አጨፈገገ ብለን አልፈን ነበረ። አቡስ ማለት ፊቱን ያኮማተረ ፊቱን ያጨፈገገ ማለት ነው። በጣም አደጋው የሚበዛበት ዋይታው የሚበዛበት ግርግሩ፣ ፍንዳታው፣ ቁጣው የሚበዛበት እለትን እንፈራለን። ቀምጠሪራ ማለት ደግሞ ሸዲደን ማለት ነው። ከባድ ብርቱ የሆነውን እለት ጥማት የሚበረታበት፣ ሙቀት የሚበረታበት፣ ግፊያ የሚበረታበት ሰው አይነል መፈር የት ነው መሸሻው፣ የት ነው ማምለጫው የሚልበት እለት ስለሆነ ነው ቀምጠሪራ። ታዲያ ይህንን እለት እንፈራለን ብለው من يادر قالوا مالتنا يوفون بالنذر لالله يقبوتن قال كدان يفتصرحل انديهم سلاهونا فوقاهم شر ذلك اليوم يزان إلت فوقاهم الله اللهم يتأبك عجوال تأبك عجو شر ذلك اليوم كزان إلت أهم ያገናኛቸዋልም ይላል ለቃ ማለት አገናኘ ተቀበለው ማለት ነው ወለቃሁም ምንን ነድረተን የፊትን ወዝ ነድራ የፊት ወዝ የፊት ማሸብረቅ ነድራ ይባላል ወሱሩረን ደስታንም እንደዚሁ ሱሩር ደስታ ነው ፈወቃሁም ላሁ ሸረ ذلك اليوم ولقاهم نضرة وسرورا ይላል ወጀዛሁም አላህም ይመነዳቸዋል ቢማ ሶበሩ በመታገሳቸው ምክንያት ጀነተን የሚኖርበትን የአትክልት ስፍራ ጀናንና ወሐሪራ የሚለብሱትንም የሐር የሚለብሱትን የሐር ልብስ ይላል ጀነተን ወሐሪራ الثالثة عشرة من سورة الإنسان ታዲያ የጀነት ሰዎች የሚያገኙትን ኒዕማ ወጀዛሁም ቢማ ሰበሩ ይላል እሺ አብሽር ወጀዛሁም ቢማ ሰበሩ አላህም በመታገሳቸው ምክንያት ይመነዳቸዋል መነዳቸው ጀነተን ጀነትን ወሐሪረን ሐሪር ማለት ደግሞ የሚለብሱት ልብስ ነው እሱን አላህ መነዳቸው ይላል ሙተኪኢነ ፊሃ ሙተኪኢነ ፊሃ በውስጧ በጀነት ውስጥ ሙተኪኢን ማለት ትራሶች አሉ ፍራሾች አሉ ፍራሾች ላይ ትራሶችን ተደግፈው የሚንፈላሰሱ ሙተኪኢን ይላል የሚንፈላሰሱ የተጋደሙ ሆነው ኢተካአ ማለት ምንድን አተኛኘት ላይ እጁን ተደግፎ እዚህ ዱንያ ላይ ማለት እጁን ተደግፎ እጁን ተደግፎ የሚጋደም ከሆነ ኢተካ አረጁሉ ነው የሚባለው። ሙተኪኢን ጀነት ውስጥ ደግሞ የሚደገፉበት ትራስ አለ በሱረቱ ልጋፍ ወዘራቢይ ይላል ወዘራቢያ መብሱታ በጀነት ውስጥ የተዘጋጁ የተነጠፉ ምንጣፎች የተደረደሩ ትራሶች አሉና እነሱን ነው ሚንተራሱትና የሚጋደሙት ሙተኪኢነ ፊሃ አለል አራኢክ አለ አራኢክ ማለት አሪካ ማለት ነው አሪካ ማለት እጅግ የሚደላ ሶፋ እዚህ አረቦች አሪካ ይሉታል ባለ አጎበር አልጋዎች ናቸው አጎበር ማለት ከላይ ሽፋን ያለው ጌጥ ያለው እጅግ የሚደላ የሆነ ሱረቱ ራህማን ላይ አላህ ያደርሰንና ደግሞ ፍራሾቹ ውስጣቸው ራሱ በምን እንደተሞላ እናያለን ሙተኪኢነ ፊሃ አለል አራኢክ በእሷ ውስጥ አለል አራኢክ ባለ አጎበር አልጋዎች ላይ የሚንፈላሰሱ ሆነው ጀነት ውስጥ ይቀመጣሉ لا يرون فيها እሷ ጀነት ውስጥ አያዩም شمسا የፀሐይ ቃጠሎን ነው የተባለው ولا زمهريرا زمهرير زمهرير ማለት አጥንት የሚሰብር ብርድ ነው። አጥንት የሚሰብር ብርድ ዘምሃሪር ይባላል። ታዲያ በበረሃ ቀንቀን በበረሃ ቀንቀን የፀሐዩ ቃጠሎ አይቻልም ሌሊት ሌሊት ደግሞ ብርዱ አይቻልም። ገላጣ ረባዳ ስለሚሆን በተለይ ወቅት አለው እጅግ ብርዱ ሰውነትን ቁምጥምጥ የሚያደርግበት ቆዳን የሚሰነጣጥቅበት እርጥበት አየል እርጥበት አየር ያልያዘ ደረቅ ብርድ ይነፍሳል። በሌሊት ሲሆን በጣም ይከፋል ብርዱ ዘምሃሪር ይባላል። ታዲያ ጀነት ውስጥ ልክ ያለፈ ሙቀት የማይፈለግ ሙቀት ልክ ያለፈ ብርድ አጥንት የሚሰብርም የለም ላ የረውነ ፊሃ ሸምሰን ወላ ዘምሃሪራ ይላል ወዳንየተን አለይህም ዳንያ ማለት ቅርብ ማለት ነው ወዳንየተን አለይህም በእነርሱም ላይ ቅርብ ስትሆን ዚላሉሃ የአትክልት ስፍራዎቹ ዛፎች ጥላዎች ይላል ዚላል ማለት ጥላ ማለት ነው የዛፎቹ ጥላ ለነሱ ቅርብ ሲሆኑ ወዙልለት ዙልለት ማለት ተገርተዋል ማለት ነው ዙልለት ተገርተዋል ዘለለ ማለት አገራ ማለት ነው ወዙልለት የተገሩ ናቸው ቁጡፉሃ ሰመራቱሃ ፍራፍሬዎቿ የጀነት ዛፎች ፍራፍሬ የተገሩ ናቸው ተዝሊለን መገራትን የተገሩ ናቸው እንዴት አንድ የጀነት ሰው የተጋደመ ከሆነ የተጋደመ ከሆነ የዛፎቹ ቅርንጫፍ የተጋደመበት ያህል ዝቅ ይላሉ የዛፎቹ ቅርንጫፎች የተጋደመበት ቦታ ድረስ ዝቅ ይላሉ። ሲቀመጥም በዛው ልክ ሲቆምም ከፍ ይላሉ። ተጋድሞ እንዳይቆም ሲባል ዝቅ ይላሉ። ቆሞ እንዳያጎነብስ ሲባል ከፍ ይላሉ። በእጆቹና በአፎቹ በእጆቹና በአፉ መካከል እዛ ያግደመድማሉ። ስለዚህ ቅጥፍ አድርጎ እንዲበላቸው ማለት ነው። ምንድነው አሁን sense የሚያደርጉ sense የሚያደርጉ የሰው ልጅ sense የሚያደርጉ እጽዋት እዚህ ዱንያም ላይ አሉ። ለምሳሌ ፀሐይን sense የሚያደርጉ እጽዋት አሉ። ከመሸ ሽፍንፍን የሚሉ ሲነጋ ደግሞ የሚፈኩ አሉ። እኔ ለምሳሌ መሸ ደናደሩ የምትባል አበባ አውቃለሁ። መሸ ደናደሩ ይሏታል። ልክ ፀሐይ ስትጠልቅ ሽፍንፍን ትላለች። ፀሐይ ስትወጣ ደግሞ ክፍትፍት ትላለች። የፀሐይ ብርሃንን sense ያደርጋሉ። ሌላኛው የሰው ልጅ አካል ሲጠጋቸው ክድን የሚሉ አሉ የጀነት ዛፎች ደግሞ የሰው ልጅ በአካባቢው ካለ ፍራፍሬን ፈልጎ ነው በማለት ሱብሓንላህ አላህ ሴንሰር አድርጎላቸው ዝቅ ከፍ ይላሉ እንደዚህ ያ አላህ ስለዚህ ወዙልለት ቁጡፉሃ ተዝሊላ ይላል ወዩጣፉ አለይህም ወዩጣፉ አለይህም በእነርሱም ላይ ይዞራል በጀነት ሰዎች ላይ ቢአንየትን آنية ማለት እቃ ማለት ነው ቢአንየትን እቃዎች ተይዘው በእነርሱ ላይ ይዞራል እቃዎቹ መጠጫ መብያ ሳህኖች ናቸው ሚን ፊደትን ሚን ፊደትን ይላል من فضة ማለት فضة ብር ማለት ነው ሚን ፊዳቲን አለና ወአክዋብ ይላል አክዋብ ደግሞ ኩባያዎች ጀምኦ ኩብ ነው ወአክዋቢን ኩባያዎችም ይዘው ልጆች ይመጣሉ ጀነት ውስጥ ካነት ይላል ኩባያዎቹ ቀዋሪራ ይላል ቀዋሪር ቃሩር ማለት ምንድነው ነው ውስጡን የሚያሳይ ማለት ነው ውስጡን የሚያሳይ ሱብሓንላህ ከብር የሆነ ውስጡን የሚያሳይ so transparent ከሆነ قارور ነው የሚባለው كانت قواريرا ይላል ሱብሓንላህ ቀዋሪረ ሚን ፍበቲን ቀዋሪረ ሚን ፍበቲን ከብር የሆኑ ኩባያዎች ወይ ብርጭቆዎች ይላል ስለዚህ transparent የሆኑ ውስጣቸው ያቀፉትን ነገር የሚያሳየው ቀዱሃ ተቅዲረን መወሰንንም ወሰኗት ይላል እንዴት በጠጪዎች ልክ ጀነት ውስጥ ባሉ ሰዎች ልክ كزانم بلاي انجي ايانسم قدروها تقديرا إلال قدروها تقديرا موسننم والسمات ويسقون فيها بسوا وستم بجنة وستم يتتعل كأسا متتن كان مزاجها መበረዣዋ የሆነችን ይላል ዘንጀቢላ ዘንጀቢል የሆነን ይላል ዘንጀቢልም የምንጭ ስም ነው አሁን ከጀነት የምንጭ ስሞች መካከል ሶስቱን ደግሜ አስታውሳቸዋለሁ የጀነት ምንጮች ስም አላቸው ሶስቱን አስታውሳቸዋለሁ አንደኛ አንደኛ ሰልሰቢል፣ ሁለተኛ ካፉር፣ ሶስተኛ <laughs> ሰልሰቢል ራስሽ ተስኒም አመጣሽ። እሺ ማሻአላ ሰልሰቢል ሰልሰቢላ sis or brother? Sister brother። እስቲ lobby ው ላይ ጻፌ سيس ما شاء الله سلسبيلة اندزاو نمون امي اللبش ايش خير سلسبيلة تسنيم ما شاء الله ما شاء الله كافور اند تسنيم ولات سلسبيل صوست جنة صوست ميقنيو من شوشناج من إلال الله زنجبيل عليه ويسقون فيها በሷ ውስጥ ይጠጣሉ ካእሰን የመጠጥ ዋንጫን ይላል ካእስ ራሱ ዋንጫው ካእስ ነው የሚባለው መጠጥ የተሞላው ሚዛጁሃ መበረዣዋ ዘንጀቢላ ዘንጀቢል የሆነን ይላል መበረዣዋ ምን የሆነን ዘንጀቢል ዘንጀቢል ማለት እኛ ዱንያ ላይ ዝንጅብል የምንለው ነው በአረብኛ ዘንጀቢል ነው የሚባለው የጀነቱ ግን አይነት የለውም፣ አምሳያ የለውም። ለስም ያህል ሩማን ለስም ያህል ማለት ነው ሩማን እንደዚሁም ማለት ነው ዘንቸቤል የሚሉ ነገሮችን እንሰማለን። አላ ኩል ሐል ከዘንጀቢል ይበረዝላቸዋል አለና አይነን አለ ዘንጀቢልን ሲያብራራ የሚቀዳው ዘንጀቢል ነው የምንጩ ስም ግን አይነን ምንጭ ስትሆን ፊሃ በጀነት ውስጥ ቱሰማ የምትባል ይላል ቱሰማ የምትባል ምን የምትባል ሰልሰቢላ ሰልሰቢል የምትባል ምንጭ ይላል ሰልሰቢል የምትባል ምንጭ ከዚህ በላይ ደግሞ ስብሓንላህ ምን ይባላል እስኪ ምግቡ ጥሩ ሆኖ እጅግ የሚያምር ሆኖ አስተናጋጁ ደግሞ ቁሽሽሽ ያለ ቦርኮ የሚሉት አለ አይደለም ቆሻሻ ልብስ ለብሶ መልኩ የማያምር ጭራቅ የሚመስል ሲያዩት ዘጊ የሚሉት አይነት አለ አይደለም እንደዛ ሆኖ ቢመጣስ ሱብሃንአላህ ምግቡ አይበላም ያንን አይቼ ምኑን ተበላኝ ወደ ላይ ወደ ላይ እያለን ነው ይባላል ሱብሃንአላህ አላህ የጀነትን አስተናጋጆች አንደኛ የጀነትን አስተናጋጆች ልዩ ነው ያደረጋቸው ለጋ ታዳጊ ልጆች ናቸው የጀነት አስተናጋጆች በጣም የሚያምሩ ጽዱ የሆኑ ለአይን እጅግ የሚያሳሱ የሚያስከጅሉ የአይን ማረፊያዎች ናቸው ወየጡፉ አለይህም በእነርሱም ላይ ይሽከረከራሉ ይዞራሉ ዊልዳኑን ልጆች ለጋ ልጆች ይላል ሙኸለዱን እዛው ጀነት ውስጥ ዘውታሪዎች የሆኑ ሙኸለዱን ይላል ውስጥ ዘውታሪዎች የሆኑ ልጆች ናቸው አይሸመግሉም ሙኸለዱን አለ ለምንድን ነው አላህ የፈጠራቸው የጀነት አስተናጋጆች እንዲሆኑ ነው እጅግ አዋቂ ናቸው ማለት የጀነት ውስጥ አስተናጋጆች አይደሉም ምንም አይስቱም አያበሳጩም ሁሌ በፈገግታ የተሞሉ በጣም ቆንጆዎች የሆኑ ተላላኪዎች ናቸው ኢዛ ረአይተሁም ስታያቸው ሐሲብተሁም አድርገህ ትገምታቸዋለህ ሉዕሉአን ሉል ይመስሉሃል መንሱራ የተረጩ የተሰራጩ ማለት ነው ወዲ ወዳ የተበተኑ ሉል ነው የሚመስሉ ይላል አላህ ወኢዛ ረአይተ ስታይ እዛ ሰመ ይላል ሰመ ማለት ቦታን ጠቋሚ ነው ሰመ እዛ ቦታ ላይ ረአይተ ታያለህ ነዒመን ጸጋ የሚባለውን ሀብት ድሎት ተድላ የሚባለውን ታያለህ ወሙልከን ንግስናን ታያለህ ከቢራ ታላቅ የሆነ ንግስናን ታያለህ ይላል አሊየሁም በእነርሱ ላይ ይላል በነኛ አልየሁም በእነርሱ ላይ በጀነት ሰዎች ላይ ማለት ነው ሲያቡ ልብስ አለ ይላል ሲያብ ልብስ አለ ሲያቡ ሱንዱስን አለ ሲያቡ ሱንዱስ ሱንዱስ ማለት ሐር ነው ሱንዱስ ማለት ሐር ነው የሐር ልብሶች ኢስተብረቅም ሐር ነው። ሱንዱስ ወፍራም ሐር ሲሆን ኢስተብረቅ ደግሞ ረቂቅ ወይንም ስስ ሐር ነው። ሲያቡ ሱንዱሲን ሱንዱስ የሱንዱስ ልብስ በላያቸው ላይ ይደረባል። ኹድሩን አረንጓዴ የሆነ ወኢስተብረቁን እንደዚሁም ኢስተብረቅ ይላል ረቂቅ የሆነ የሐር ልብስ ወሁሉ ይጌጣሉ ይዋባሉ ይሰጣሉ ሁሉ ማለት ምንድን ነው ሁልያ ሴቶች ለጌጥ የሚለብሱት ወይ ሰዎች ለጌጥ የሚያደርጉት እንደ ወርቅ እንደ ብር ያለ ነገር ነው ታዲያ አላህ ምን አለ ወሁሉ አሳዊረ ሚን ፊደቲን አሳዊራ አሳዊር ማለት ጀምዑ አስዊራ አስዊራ ማለት አምባር ማለት ነው ወሁሉ አሳዊራ አምባሮችን ይለብሳሉ ይሸለማሉ ሚን ፊደትን ከብር የሆኑ አምባሮችን ይላል እጅ ላይ የሚጠለቁ ጌጦችን ሱብሓንላህ ወሰቃሁም ረቡሁም ጌታቸውም ያጠጣቸዋል ሸራበን መጠጥን ጠሁረን ንጹህ የሆነ መጠጥን ይላል ንጹህ የሆነ መጠጥን ገፈት የሌለው أتلاك الراري لله نسوي هنا ختامه مسك بلو الله بصورة المطففين عندنا قرن سيكا ماكتمعو مجرش راسو انت مسك شتو يمشت هنا فسبحان الله شرابا تخورا تادع إن هذا إنه يه كان لكم جزاء لن أنت من دا هنا ናችሁ ይባላሉ። ወካነ ሰዕዩኩም እነሆ ስራችሁ ነበርና መሽኩረን የሚመሰገን ስራ ነበርና ስራችሁ ይላል። ዱንያ ላይ የሰሩት ስራ የሚመሰገን አላህን የሚያስደስት ከሰላቱ፣ ከዘካው፣ ከሰደቃው፣ ከቂራአቱ፣ በመልካም ከማዘዝ፣ በመጥፎ ከመከልከል መልካም በመናገር ጥሩ የአላህ ዲን ተቆርቋሪ ባሪያ በመሆን ወካነ ሰዕዩኩም መሽኩራ ይባላል ስብሓንላህ አላህ ከነኚህ ሰዎች ያደርገን اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا منهم اللهم اجعلنا منهم يا حي يا قيوم برحمتك بعزتك وجلالك نسألك أن تجعلنا منهم يا رب العالمين يا حي يا قيوم إنا إلى الله سبحانه وتعالى إنا نحن إنيا نحن سلدقمو إنياو وينم إنه إنياو نزلنا عليك بانت لاي أوردن نزلنا عليك القرآن بانت لاي قرآن أوردن تنزيلا ماوردن أوردن إلى الله سلزهم فاصبر تاجس لحكم ربك لجيتاه فرد تاجس جيتاه اسكي فرد تطبق ولا تطع ولا تطع አትታዘዝ ፈስቢር ሊሑክሚ ረቢከ ወላ ቱጢዕ ሚንሁም ከነርሱ መካከል አትታዘዝ አሲመን ወንጀለኛን አው ከፉራ ወይንም ከሃዲን አትታዘዝ አትስማ ፍላጎቱን አታሟላ ይላል ወዝኩር እስመ ረቢከ የጌታህንም ስም ወዝኩር አውሳ ቡኩረተን ጠዋት እና ወአሲለን ማታ ይላል ቡክራ ጠዋት ወይንም ማለዳ ማለት ነው አሲል ማለት ደግሞ ምሽት ማለት ነው ቡክራ በእንግሊዘኛው ዳውን የሚሉት ሲሆን አሲል ደግሞ ደግሞ ዳስክ ዳውንን ዳስክ በጠዋት በምሽት ጌታህን አውሳ። ይሄ የአምስት ወቅት ሰላቶችን የሚጠቅስ ነው። ومن الليل ይላል ከሌሊትም እንደዚሁ ይላል። አሁን بكرة ማለት ንጋት ንጋት ብሎ ሲል ንጋት ላይ የሚሰገደው ሱብሕ ነው። አሲል ምሽት ሲል ደግሞ አሲል ማለት ፀሐይ ወደ መጥለቂያዋ ካዘነበለች ጊዜ ጀምሮ ደግሞ ዙህርና ዓስር አለ። ወሚን ሌይል ሌይል ሲል ደግሞ መግሪብ እና ዒሻ አሉ። واذكر اسم ربك بكرة وأصيلا ومن الليل كلاليتم اندزه فاسجد له لجيتا سجد وسبحه جيتاهنم أطرع ليلا طويلا رجم لليت يلعن ليلا طويلا رجم لليت لجيتا سجد أطرع ملا سلزي نبي صلى الله عليه وسلم ይህንኑ ለመተግበር ያ አዩሃ ልሙዘሚሉ ቁም ለይለ ኢላ ቀሊላ ብሎ አላህ ስብሓነሁ ወተዓላ እንዳዘዛቸው ያንን ነቢዩ ስ ሰለም ተግብረው አሳይተዋል ወሚን ለይሊ ፈስጁድ ለሁ ወሰቢሑ ለይለን ጠዊላ ከዚያን ኢነ ሃኡላ ይላል ኢነ ሃኡላኢ እነሆ እነኚህ ማለት ከሃዲያን እነኚህ የአኺራን ምንነት ያልተገነዘቡ ዩሕቡነ ልዓጅለታ ዓጅላ ማለት ችኩል የሆነችው እዚሁ በቅርቡ የምትገኘው ያሉባት ማለት ነው። ኢነ ሃኡላኢ እነሆ እነኚህ በአንተ ዙሪያ ያሉት ዩሕቡነ አልዓጅለተ ችኩሊቱን ይወዳሉ። ወየዘሩነ ወራአሁም ከበስተጀርባቸውም የዘሩን እየትርኩን ይተዋሉ የውመን እለትን ሰቂለን ከባድ የሆነን እለት ይላል። ሰቂለን ከባድ የሆነን እለት ይተዋሉ ከበስተጀርባቸው። ናሕኑ እኛ ይላል አላህ ራሱን ሲያጠልቅ ኸለቅናሁም እኛ ፈጠርናቸው የሰው ልጆችን ይላል ወሸደድና አስረሁም መገጣጠሚያዎቻቸውንም አስር ይላል አሰረ ማለት በአረብኛ አሰረ ነው ቅድም አሲር አላልንም እስረኛ ማለት ነው ወሸደድና አስረሁም መገጣጠሚያቸውንም አጠነከርን ይላል አሁን የእጃችንን አንጓ እንመልከት ዘ ሪስት ክርናችንን እንመልከት ክርናችንን ማለት ነው ትከሻችንን የቦል ሶኬት ትከሻችንን እዚህ ደግሞ የእግራችንን ሂፕቦን አካባቢ ያለው እግራችንና ከላይ ያለው ሰውነታችን ወገባችን ደግሞ የሚገጣጠምበት ቦታ አለ እንደገና ዘኒ ይሄ ጉልበታችን አለ ቁርጭምጭሚታችን አለ ዲ አንክል እስኪ ይህንን እንመልከት መኪና የምትይዙ ሰዎች መካከላችን ትገኛላችሁ ስለዚህ የመኪናው አካል መተጣጠፊያው በተለይ የሆነ ወጣ ነው ታዲያ መኪና ሰው ሰራሽ ነገር ሁሉ መተጣጠፊያው ላይ ጥሩ በጥሩ መልኩ operate እንዲያደርግ lubrication ያስፈልገዋል። ታዲያ የሰው ልጆች ግን አላህ ሱብሓነሁ ወተዓላ ይህንን መገጣጠሚያ አጠንክሮት ለምሳሌ በእጃችን ባልዲ ስንይዝ የእጃችን አንጓ ክርናችን የተቀጣጠለ አጥንት ነው ግን አይለያይም ጥብቅ አድርጎ ነው አላህ የፈጠረው የሚገርመው ንፋስ ስንቱን ነገር ያንከባልላል ይጥላል ንፋስ ግን የሰውን ልጅ በሁለት እግሩ የሚራመደውን የሰው ልጅ ለመጣል ንፋሱም ይከብደዋል በሁለት እግሮቹ መሬትን ጨምዶ ይዞ ይጓዛል የሰው ልጅ ወሸደድና አስረሁም መገጣጠሚያቸውንም አጠነከርን ይላል አላህ ግን ወኢዛ ሺእና ብንፈልግ ወይ ስንፈልግ በደልና እንለውጣለን አምሳለሁም እነሱን አጥፍተን አምሳያዎቻቸውን ተብዲለን መለወጥን እንለውጣለን ይላል አላህ ይህ ማለት ምንድን ነው الله اندي هدرجي اتنكري يفتر كتن فطور سفلق وسدو علو اتفو علو الى الله فسبحان الله ليلانياو تفسير دغمو واذا شئنا بدلنا امثالهم تبديل امالك يك امالت الله اندى دنيا لي اندى قوينو يوسدننا ከሞት በኋላ ደግሞ ወደ ነበርንበት ይመልሰናል ይቀሰቅሰናል ኢነ ሀዚህ ተዝኪራ አለ ታዲያ ከሞታችሁ በኋላ እንዳላችሁት አሁን እንዳላችሁበት ሁኔታ ትመለሳላችሁ ከሞት ተቀስቅሳችሁ ህያው ትሆናላችሁ የሚልን መልእክት አላህ ስብሓንሁ ወተዓላ ተብዲለን ይላል ምትክን ማለት ነው በደለ ተካ ተብዲለን መተካት ኢነ ሃዚህ እነሆ ይህች ተዝኪረቱን ምክር ነች ተግሳጽ ነች ይላል ፈመን ሻአ የፈለገ ሰው اتخذ إلى ربه سبيلا اتخذ ياز إلى ربه ودقيتاو سبيلا من قد ياز ይላል فمن شاء اتخذ إلى ربه سبيلا وما تشاءون إن أنت ما تفلقون إلا أن يشاء الله الله قال فلقا تفلقون ይላል የአላህ ፍላጎት ቀድሞ የኛ ፍላጎት ተከታይ ነው إن الله أنه الله كان عليما الله أواكي هنا ሐኪመን ጥበበኛ ሆነ ይላል አላህ ከባህርያቱ አሊም ነው አዋቂ ነው አላህ ከባህሪው ሐኪም ነው ጥበበኛ ነው አላህ እውቀት በሱ በቃ ጥበብም በሱ በቃ ዩድኪሉ ያስገባል አላህ ምን የሻኡ የሚፈልገውን ፊ ረሕመቲሂ በእዝነት ውስጥ ያስገባል አላህ የሚፈልገውን ይላል አላሁማ አድኪልና ፊ ረሕመቲክ اللهم ادخلنا في رحمتك يا حي يا قيوم يدخل من يشاء في رحمته والظالمين والظالمين ይላል በዳዮቹን ደግሞ አላህ አዓደ ለሁም ለነርሱ አዘጋጀላቸው አላህ ይላል عذابا عذابا ቅጣትን አሊመን አሳማሚ የሆነ ቅጣትን አዘጋጀላቸው ይላል ዛሊሚን ማለት በዳዮች ማለት ነው በዳዮቹን ደግሞ ይላል አዓደ ለሁም ዓዛበን አሊመን አሳማሚ የሆነ ቅጣትን አላህ አዘጋጀላቸው ይላል አላህ በደልን አይወድም በደልን አይወድም መብት መጋፋትን አይወድም የሰውን ሐቅ መውሰድን አይወድም አላህ ስብሓነሁ ወተዓላ ከበደል ሁሉ ትልቅ በደል ያለው ደግሞ ሽርክ ነው እሱ ፈጥሮ እሱ አብልቶ አጠጥቶ ምን ተነፍሰውን አየር ፈጥሮልን አፍያውን ሰጥቶን በምድር ላይ በአፍያ እንድንኖር አድርጎ አላህ ይሄን ሁሉ ካደረገ በኋላ ደግሞ እሱ ፈጣሪ እሱ መጋቢ፣ እሱ ተንከባካቢ፣ ሌላ ተመስጋኝ፣ ሌላ ተመላኪ ሲሆን አላህ ይቆጣል። ለዚህ እኔ የሰው ልጅ ፈጥሬው እያበላሁት እያጠጣሁት ሌላን ያመልካለን ይላል አላህ። ኢነ ሽርከ ለዙልሙን ዐዚም እነሆ ሽርክ በአላህ ላይ ማጋራት ከበደል ሁሉ የከበደ በደል ለዚህ እኽወቲ ወአኸዋቲ እዚህ ውስጥ የምትገኙ እህቶች ወንድሞች ከፊሎቻችሁ ደርስ ፈጠነ ከፊሎቻችሁ ዘገየ ልትሉ ትችላላችሁ አላ ኩል ሓልን አላ ኩል ሓልን ምንድነው ማድረግ ያለብን ቀስ ብለን የያንዳንዷን ከሊማ የእያንዳንዷን ቃል ትርጉም ለማስታወስ መሞከር አለብን አላህ እኛ ከመፈጠራችን በፊት ከአንድ ሺ አራት መቶ ሰላሳ ስንት ገባ ነው? ሰላሳ ሶስት ከዚህ አመት በፊት የተወረደውን ቁርአን እንደተወረደ ሳይብርስ ሳይከለስ እኛ ዘንድ ያለውን ቁርአን የጌታችንን የአላህን ስብሓንሁ ወተዓላ ቃል ይህች ምንድነች ሳላውቃት ዱንያን መልቀቅ የለብኝም አውቄ እንድሰራ አውቄ እንድከለከል ብለን ማለት አለብን አላ ኩል ሓልን አላህ ስብሓን ወተዓላ በኸይር ነገር ላይ አላህ ያዘውትረን አላህ ቅድም ካየናቸው የጀነት ሰዎች መካከል አላህ ያድርገን اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم ارزقنا الإخلاص في أعمالنا اللهم أخلصنا بخالصة ذكر الدار اللهم أحسن عاقبتنا في الأمور كلها واجرنا من خزي الدنيا وعذاب الآخرة اللهم انصر دينك وكتابك واجعلنا من ناصري دينك اللهم علمنا علما ينفعنا وانفعنا بما علمتنا يا ذا الجلال والإكرام اللهم ثقل ميزاننا وارفع درجاتنا يمن كتابنا اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين وألحقنا بالصالحين اللهم أصلح أعمالنا اللهم أصلح أولادنا اللهم أصلح أزواجنا يا ذا الجلال والإكرام يا حي يا قيوم اللهم اجمعنا في دار كرامتك في جناتك جنات النعيم مع المرسلين والأبرار ومع الشهداء والصالحين الصادقين يا ذا الجلال والإكرام اللهم